ምዕራፍ 9 ከአባ ወልደ አረጋዊ ጋር በተቀጣጠር ነው መሰረት ከጠዋቱ 12 ሰዓት ሲሆን ከአክሱም ጽዮን ቤተ ክርስቲያን በር ላይ ሲጠብቁኝ ያገኟቸው። ቢጫ የመነኩሴ ቀሚስ እና ከላይ እንደዚሁ ከሱፍ ክር የተሰራ ቢጫ ጋቢ መሳይ ነገር ለብሰዋል። አንዲት አነስ ያለች ቦርሳና መደገፊያ ከዘራ ከመያዛቸው ውጪ ባዶአቸውን ናቸው ማለት ይቀላል። አባ ጸሎት ካደረጉ በኋላ ወደ አድዋ የሚሄደውን መንገድ ተከትለን የአክሱም ከተማን ለቀን ጉዞአችንን ጀመርን። አክሱምን እየራቅን ወደ አድዋ በተጠቀን ቁጥር ታሪካዊዎቹን የአድዋ ተራሮች በጀግንነት እንደተኮፈሱ በሩቁ ማየት ጀመርኩ። ከመንገዱ ዳር አንድ ግማሽ አካሉ አፈር ደለል ውስጥ የተቀበረና የተቃጠለ የታንክ ቅሪት አየሁና አባን እንዲህ አልኳቸው፣ ይህ አካባቢ ጀግኖች ኢትዮጵያውያን በአንድነት ወራሪውን የጣሊያንን ሰራዊት ፊት ለፊት በሀገር ፍቅርና በነጻነት ስሜት የገጠሙበት ቦታ ነው። ኢትዮጵያውያን ነጻነታቸውን በቀላሉ አሳልፈው የማይሰጡ ጀግኖች የመሆናቸውን ሀቅ ፊት ለፊት ለጣሊያንና ለባዕዳን የነገሩበት ታሪካዊ ምድር ነው። በ1980 ደግሞ ታሪክ መልኩን ቀይሮ እዚሁ አካባቢ ላይ የአንድ እናት ልጆች የሆኑት የህወሀትና የደርግ ሰራዊት ተፋልመውበታል። በጦርነቱ ህወሀት የደርግን ሰራዊት መቶ አንደኛ ኮር ሙሉ በሙሉ የደመሰሰበትና ከሁለቱም ወገን በርካታ ኢትዮጵያውያን የተሰዉበትና ብዙ ሀብት የወደመበት ሆኖ አልፏል። ይህ የእርስ በርስ ጦርነት ከወርቃማ ታሪካችን ውስጥ አንዱ አሳዛኝ ገጽታ ይመስለኛል። ምን አለ የአድዋ ተራሮች በአዳንን እንደተዋጋንባቸውና አንጸባራቂ ድል እንደተጎናጸፍንባቸው የብልጽግና ስፍራ ብቻ ሆነው ኖሮ ቢሆን አልኳቸው። አባ ፈገግ ብለው እውነት ግን ነው የኔ ልጅ፣ የእርስ በርስ ጦርነት አስቀያሚነቱ የሚመነጨው የድልሁም ሆነ የሽንፈቱ ፍሬ መራራ መሆኑ ነው አሉና ድል ቀንቶህ ለጊዜው ደስ ቢልህም የገደልከው ወንድምህን ነውና በሞቱ ያለ አባት የቀሩትን ልጆች፣ ያለ ባል የቀረችውን መበለት ሚስቱን፣ ያለ ጧሪ የቀሩትን ወላጆቹን የማስተዳደር ኃላፊነትን መሸከም የኋላ ኋላ ያንተ ይሆናል። ሰው መሆንክን እስካረሳ ድረስ ይህ ኃላፊነት ደግሞ በጦርነቱ ያገኘኸውን ድል የበለጠ መራራ ያደርግብሃል። የእርስ በርስ ጦርነት መራራ ሀገራዊ መዘዝ ከማምጣቱም በላይ ለአንዳንድ ግለሰቦች በተለይ ለእንስቶች ውስጣዊ ህመምና የስነ ልቦና ጠባሳ ጥሎ ያልፋል አሉ። እንዴት አልኳቸው። የበለጠ ከእርሳቸው ለማወቅ በመጓጓት እንጂ ቢያንስ አደይ አብረህት በአይነ ህሊና አይጠፉምና ነገሩ ጠፍቶኝ አልነበረም። ለምሳሌ አሉ በእርጋታ የላስታው ገዢ የነበሩት ንጉሥ ተክለ ጊዮርጊስ ሚስት የደጃች ካሳ ወይም አጼ ዮሐንስ እህት ነበሩ። በስልጣን ሽኩቻ ባላቸውና ወንድማቸው ለጦር ተሰላለፉ። በጦርነቱ ባላቸው በወንድማቸው ተሸንፈው እጅና እግራቸው ተቆራርጦ አይናቸው ተጎልጉሎ ተገደሉ። አየህ፣ በአንድ አልጋ የሚተኙትን ባለቤታቸውን በአንድ ማህፀን የተገኙት ወንድማቸው ሲገድሉባቸው የሽንፈትንና የድል ጽዋን መጠጣት የኒል እህልት ግዴታ ሆነ። እናም እንዲህ አሉ፣ ተናግሬ ነበር፣ እኔስ አስቀድሜ ሟቹ ባሌ ቢሆን ገዳዩ ወንድሜ። በወቅቱ አልቃሾችም ተቀብለው ገዳዩ ወንድምሽ የሞተውን ባልሽ ሐዘንሽ ቅጣጣ ከቤትሽ አልወጣ ብለው ሙሾ አውርደውላቸዋል ይባላል። የደጃች ካሳ ወይም የአጼ ቴዎድሮስ ሚስት እቴጌ ተዋበች በቴዎድሮስ የስልጣን ጉዞ ውስጥ ባላቸውን ወግነው አባታቸውን ትንሹን ራስ አሊን ባላቸው እንዲወጉ መፍቀድ ወይም መርዳት ነበረባቸው። ድሉ የባል ሆኖ ሲመጣ የአባትንም የሽንፈት ጽዋ መጠጣት ግድል ነበር። ከዚሁ ከቴዎድሮስ ታሪክ ሳንወጣ እቴጌ ጥሩ ወርቅ ደም ለማድረቅና ሕዝብን ለማቀራረብ ሲባል የአባታቸውን የራሱ ውቤን ገዳይ አግብተው ተወዳጅ ልጃቸው ልዑል አለማየሁን መውለድ ነበረባቸው። በእርግጥ የራሱ ቤን ዘር ከዙፋን ላለመንቀል የተደረገ ፖለቲካዊ በጎነት ቢሆንም ወጣቷን ጥሩ ወርቅን የመስዋዕት በግ ማድረጉን ማሰብ ታሪኩን መራራ ያደርገዋል አሉ ለስለስ ብለው ስለሚተርኩ ጉጉት ያጭራሉ። ንግሥት ዘውዲቱ የምኒልክ አልጋ እንዲረጋጋና ማዕከላዊውን መንግስት ለማጽናት በሚል ፖለቲካ ከሚወዱት ባላቸው ከራስ ጉግሳ መለያየት ነበረባቸው። የምኒልክ አልጋ ከሸዋ ወጥቶ በሆነ ምክንያት ወደ ሰሜን በጌ ምድር እንዳይሄድ ሲባል ከእንግዲህ ንግሥት በጸሎትና በጾም ስለ ህዝባቸውና ሀገራቸው ማሰብ ስለሚኖርባቸው ባል አይፈልጉም ተብለው ከሚወዷቸው ባላቸው ተለዩ። ይህም አልበቃ ብሎ ይህን ግፍ አልቀበልም በማለታቸው እንደ አማጼ የተቆጠሩትን ባላቸውን በጦር እንዲደመስሱ በርዕሰ ብሔርነታቸው ከባለሙሉ ባለስልጣን እንደራሴያቸው ከራስ ተፈሪ ጋር ተመካክረው ጦር ማዝመት ነበረባቸው። ደግነቱ በእርሳቸው መንግስት ጦር የተዘመተባቸው ባለቤታቸውን ሞት መርዶ ሳይሰሙ እርሳቸውም በዚያው ቀን አመሻሹ ላይ ከዚህ ዓለም በሞት መለየታቸው ነው። እቴጌ መነን ሸዋንና ወሎን እንዲሁም ሁለቱንም ባላንጣዎች ልጅ እያሱንና የሀረሩን መስፍን ተፈሪን ለማስማማት ሲባል በተጀመረ ጋብቻ የእናታቸውን ተወዳጅ ወንድም ልጅ እያሱን በሰንሰለት አስሮ ድራሹን ያጠፋውን ሰው አግብተው እቴጌ ተብለው መኖር ነበረባቸው። አየህ የእነዚህ ሴቶች መከራ፣ የስልጣን ሽኩቻና የእርስ በርስ ጦርነት መዘዙ ብዙ ጠባሳውም ሰፊ ነው አሉ። አሁን ልክ ነው። አሁን አሁን እኮ ግን ይህ ችግር እየተቀረፈ መጥቷል። ሴቶች ለፖለቲካና ለስልጣን ሲባል ጋብቻ አይመሰርቱም አልኩኝ። ነው እንጂ የአሁን ዘመን ፖለቲከኞች በመንደር በመንደራቸው ብቻ ስለሚያገቡ እውነት አልክ። አሉና ማዶ ማየት ጀመሩ። በአንድ ወቅት ከዶክተር ክብረ በዓል ጋር ስንነጋገር እርሱ በሰፊውና በቁጭት የሚናገርለትን ሐሳብ በአጭሩ ሲገልጹት ስሰማ ድንገት ከት ብዬ ሳኩ። ነገሩን አጥብቤ በቅንጭፉ እንደተመለከትኩትም ገባኝ። ዶክተር ክብረ በዓል የቀድሞቹ ሰዎች የፖለቲካና የስልጣን ሽኩቻ ችግር ከሚፈቱባቸው መንገዶች የተወሰኑት የሚናቁ አልነበሩም ይላል። አንድ ቀን በሀገራችን ውስጥ አልፎ አልፎ ስለሚታየው ግጭት አንስተን ስናወራ እንዲህ አለ። የአሁን ዘመን ፖለቲከኞች እኮ ከመንደራቸው ውጪ ለፍቅርም ይሁን ለፖለቲካ ዓላማ መግባት አይችሉም። ለምን ማንከልክሏቸው? አልኩት። አንድ የሆዴድ ባለስልጣን ሚስቱ የታወቀች አማራ ብትሆን ካድሬው ሁሉ እንዴት ነፍጠኛ ገባ ብሎ ሲታመስ፣ የደቡብ ባለስልጣን ትግሬ ቢያገባ አዛዧ እኮ እሷ ነች ደህንነት እኮ የተከለባት ናት ተብሎ ሲወራ አይታይህም? አንድ የባዕዴን አባል ኤርትራዊት ወይም የትግሬ ሴት ቢያገባ ወይም አንድ የህወሀት አባል ኤርትራዊት ቢያገባ ወይም አንድ የተቃዋሚ ፓርቲ በዚህ ስሌት ጋብቻ ቢመሰርት የትኛው ፓርቲ ውስጥ ያለ ሀሜት ገብቶ መታገል ይችላል? ሳናውቀው እኮ የህዝባችንን የመገናኛ ድልድይ ሙሉ በሙሉ ማፍረስ ባይቻል እንኳን አናክተነዋል። የበፊቶቹስ ግለሰብን የመስዋዕት በግ ቢያደርጉም ህዝብን ለማስተሳሰር የላቀ የፖለቲካ ጥበብ ተጠቅሟል ማለት ይቻል ይሆናል። የአሁኑ ግን የችግር መፍቻ ማስተሰሪያ ስርዓቱም መስዋዕቱም ያለ አይመስልም፣ ወይም በደንብ እየሰራ አይደለም ነበር ያለኝ ከአባ ወልደ አረጋዊ ጋር አእምሮን በሚሞግቱና አልፎ አልፎ መንፈስን በሚያሸፍቱ ውይይቶቻችን ከፍና ዝቅ ስል ውዬ ወደ አስር ሰዓት አካባቢ አበርገሌን አልፈን የጥራሪን ወንዝን ተሻግረን ዋግ ህምራ ሰቆጣ ከተማ ደረስን። የዋግ ተራሮችና ሸንተረሮች ሰውና ድርቅ ተጋግዘው ቢያጎሳቁሏቸውም አሁንም የሰውን አይን ለመሳብና ቀልብ ለመግዛት የሚሆን አጽመ ውበት አላጡም። እንዲያውም በስነ ምህዳር ሳይንስ እሳቤ ለሚያያቸው ሰው ወርቆ የተሰበረውን ትልቁን የአክሱም ሐውልት ትርክት ያስታውሳሉ። የአክሱም ሽማግሌዎች እንደሚያወጉት የወዲት ጉዲት የተባለች ንግሥት ከሁሉም ትልቁ የነበረውን ሐውልት ተሰብሮ እንዲወድቅ ካደረገች በኋላ ከወደቀው በቁመትም በወርድም የሚያንሱትንና አሁን እንደ ቆሙ ያሉትን ቀጥለው ሊጥሏቸው ሲሉ እነርሱን ተዋቸው አለቻቸው። ጭፍሮቿም ንግሥት ወይ ለምን ቢሏት አክሱማውያን እነዚህን ትንንሽ የቆሙ ሐውልቶች እያዩ መሬት ላይ ወድቆ የተሰበረውን ቆመው ቢሆን ኖሮ ይሄኔ እንዴት ያምር ነበር ብለው ዘላለም በቁጭት ሲንገበገቡ እንዲኖሩ ነው አለች ይላሉ። እናም የዋግ ተራሮችና ጠቅላላ ሸንተረሩ የተፈጥሮ ጸጋው በአግባቡ ተጠብቆ ቢሆን አቤት ውበትና ግርማ ሞገስ በማለት ማንገብገቡ አይቀርም። ሰቆጣ ከተማ እንደገባን አባታችን ለማረፊያ የሚፈቅዱት ቦታ ይኖር ይሆን አልኳቸው። የእኔ ልጅ ወይበላ ማርያም ቤተ ክርስቲያን ውሰደኝ አሉ። ወይበላ ማርያም ቤተ ክርስቲያን ሰቆጣ ከተማ ውስጥ ከድሮ ከተማ መካከል ላይ የተገነባችና ዙሪያዋን በተፈጥሮ እጽዋት የተከበበች ባለ ግርማ ሞገስ ጥንታዊት ቤተ ክርስቲያን ናት። ወደዚያው ወሰርኳቸውና ከመኪናው ወርደው በል እንግዲህ በጧት ከዚሁ ጠብቀሃለሁ አሉ። እንዴት አባታችን፣ እዚህ አካባቢ ምግብ ቤት ፈልገን እህል ውሃ ንቅመስ እንጂ አልኳቸው። ግድ የለም ለእኔ አታስብ አንተ በጊዜ ማረፊያ ፈልግና እንደ ዋልክ ስለሆነ እህል ቅመስ አሉኝና ወደ ቤተ ክርስቲያኑ ቅጽር አመሩ። መከራከር አልቻልኩም። ከማን ጋር ነው የሚያርፉት? ምን ይቀምሳሉ ብል መልስ አላገኝም። በአንድ አገር ብንኖርም፣ በአንድ መንግስት ብንተዳደርም፣ በአንድ ቋንቋ ብንናገርም እኔና እነዚህ መናንያን በተለያዩ ዓለማት እንደምንኖር እየገባኝ መጥቷል። እነርሱ እኔንና ድርጊቴን ቢያውቁም እኔ ግን እነርሱን ለማወቅ ገና ብዙ ይቀረኛል። በትንሹ የሞከርኳትም ያመጣችብኝ ውጣ ውረድ የጋለው የመተማ መሬት የለመጠጠው እግሬ እስካሁን አልረሳውም። አልቤርኮ ኪያስኩና ምግብ ከበላው በኋላ ለመናፈስ በከተማው መሃል አስፋልት በእግሬ መንሸራሸር ፈለግኩ። ምዕራብ በኩል ጀንበር የወርቅ ጋሻ መስላ ግማሽ ጨረሮቿን እየገፋች ግማሹን እየጎተተች በተራሮቹ ልትሸሸግ ታዘግማለች። መሃል አስፓልት መንሸራሸሩን ትቼ ወደ ተራሮቹ ብሄድ ጀንበርን አገኛት ይመስል ሂድ ሂድ የሚለኝ የሆነ ስሜት መጣ። ያቆምኩትን መኪና አስነሳውና በስተምዕራብ አቅጣጫ ወደ ዝቋላ ወረዳ የሚወስደውን መንገድ ተከትዬ ነዳው። ከከተማው ሆኜ የሰማያዊ አድማስ መጋጠሚያ የመሰለውኝ ጋራ ስደርስ ጀንበር በጣም ርቃ ማለቂያ ከሌላቸው የዋግ ሌሎች ተራሮች ጀርባ ሆና አየኋት። ድብብቆሽ የምትጫወት አይናፋር ልጅ ትመስላለች። እስኪ ከዚህ ደግሞና የምትል ትመስላለች። በሞኝነቴ ፈገግ ብዬ ፊቴን ከምዕራብ ወደ ምስራቅ ሳዞር የሰቆጣ ከተማ ቁልጭ ብላ ታየችኝ። ዙሪያዋን ከከበቧት ጋራዎች መካከል ረባዳ መሬት ላይ የተዘረጋችው ሰቆጣ ከተማ በአካባቢው ማንም የማይጠብቃት ፍንድቅ ያለች ድንብላል ከተማ ናት። ይነሃግር ሳቁጣ ሸግዬን እያሉ ዋጎች በዘፈናቸውም በጨዋታቸውም አፋቸው ቁርጥ እስኪል ድረስ ፍቅራቸውን የሚገልጹላት ውብ ከተማ ናት። እሷም በደጉም በክፉም ዘመን ለልጆቿ ተስፋ ሆና ኖራለች። ይህን ደግነቷንም የትም ቦታ ቢሆንም በተስፋ ያነሱታል። ቢሆንም ይሆናል ባይሆንም ምን ተዳዬ ማሲንቆን ይዤ ወደ ሳቁጣዬ በማለት ሳቁጣ ከተማ ከጥንቱ የሲራራ ነጋዴ የጉዞ መስመሮች መካከል ቁልፍ የነበረች ጥንታዊት ከተማ ብትሆንም የእርስ በርስ ጦርነትና ድርቅ ክፉኛ አጎሳቅለው ተስፋዋን ለመንጠቅ ቢሞክሩም ተስፋ ያልቆረጠች ሕይወት ያላት ከተማ ናት። ዋግምራ አካባቢው ከዚህ ቀደም ለምርመራና ለሌሎች ስራዎች እመጣ ስለነበር ለእኔ እንግዳ አይደለም። የህዝቡን ባህል፣ እምነት፣ ስነ ልቡና ጠጋ ብሎ ላስተዋለ ድህነትና ድህነት ለጋስነትና ፍቅርን ለማጥፋት ያልተሳካለት ቦታ፣ ኋላ ቀር አኗኗርና ድክመት ውበትን ማደብዘዝ ያልቻለበት ስፍራ፣ ማጣት ደስታን ማሸነፍ ያልቻለበት አገር ቢኖር ዋግህምራ ነው ማለቱ አይቀርም። ማስታወሻዬን አወጣሁና ዋጎይ የተራሮችሽ ግርማ የሸንተረሮችሽ መስህብ ከልጆችሽ ውበትና ደግነት ጋር ተዳምሮ የአሸዋ ክምር ከለበሱት የዱባይ ሜዳዎች ብትበልጭ እንጂ አታንሺም። ፈታ የሚያደርገው ሙቀትሽን ምግብም መድኃኒትም ከሆነው የማር ወለላሽ ልብን ከሚያሸፍተው ዜማሽ ጋር ተዳምሮ ሰራተኞች ለእረፍት የሚመርጡሽ፣ ባለጸጎች የሚቀናጡብሽ፣ የወታደራዊ ሳይንስ ሊህቃን ወታደራዊ ስልትና ጥበብን የሚጠበቡብሽ፣ ስፖርተኞች አቅማቸውን የሚፈትኑብሽ ስፍራ ትሆኛለሽ። ድህነት የጋረደውን ውበትሽን፣ ኋላቀርነት የከለለውን አቅምሽን ፍንትው የሚያደርግ አሸዋን ወደ መስታወት ብርሃን ወደ ገነት የከርስሽን ውድ ማዕድን ወደ ፋብሪካ፣ ዜማሽን ወደ ሀብት የሚለውጥ ልብና ትጋት ያገኘሽ ጊዜ የኢትዮጵያ ዱባይ ትሆኛለሽ። እስከዚያው ግን እመኚ፣ አንቺ ማርና ወተት የሚዘንብብሽ የተስፋ ምድር እንጂ የእህል አውድማ ለመሆን ጸጋሽ አይደለምና በከንቱ በኬሚካል ማዳበሪያ አንጀትሽን አታቃጢ፣ ፊትሽንም ማዲያት አታልብሺ በማለት ጻፍኩ። በጠዋት ወደ ወይበላ ማርያም ሄጄ የተሳለምኩና ወደ መኪናዬ ሳመራ አባ ከአንድ ሌላ መነኩሴ ጋር ወደ እኔ አቅጣጫ መጡና ትከሻ ለትከሻ ተሳስመው ከተሰነባበቱ በኋላ እኔ ዘንድ ሲደርሱ እንዴት አደርክ የኔ ልጅ አሉኝ። እግዚአብሔር ይመስገን አልኩና ተሳልሜ ሳበቃ ደህና ማረፊያ ያገኙ አልኳቸው ለመጠየቅ ያክል። ግሩም እንጂ እመቤቴ ሳለች ምን ቸግሮኝ አሉ። የሰቆጣ ከተማን ለቀን አንድ 15 ኪሎ ሜትር ያክል እንደተጓዝን ለጥ ያለ ሜዳ ላይ ደረስን። እንደዚህ ያለ ሜዳ ዋግ ውስጥ ብርቅ ነው። ወለህ ይባላል። እዚህ ሜዳ ላይ ወጣቱ ደጃች ኃይሉ ጣሊያንን ፊት ለፊት ገጥመው አርገብግበውት ነበር። አባ መረብ ኃይሌ ኃይሌ አባ ይባስ አጨደው ከመረው ወቃውም እንደ ገብስ ወለህ ከሜዳው ላይ ገብቶ ሲቀድስ ቄሱ ታፈረ ነው ዲያቆኑ ሞገስ ተብሎ የተሸለለበት ሜዳ ነው። የቼክ ሪፐብሊኩ ተወላጅ የሆነውና ወዶ ዘማች የነበረው አዶልፍ ፓርላሳክ ሀበሽካ ኦዴሳ በሚል ርዕስ በጻፈው የታሪክ ማስታወሻ ይህም መጽሐፍ የሀበሻ ጀብዱ ተብሎ የተተረጎመ ነው እንዳሰፈረው ቀዳሚው ቀዳማዊ ኃይለ ሥላሴና ሰራዊታቸው በማይጨው ግንባር ጠላትን ገጥመው ድል አልቀናቸው ሲል ኮረማ አካባቢ በሚገኝ ዋሻ ከመኳንንቶቻቸውና ከጦር አዛዦቻቸው ጋር ምክክር አደረጉ። በውይይቱ መሰረት አጼ ሥላሴ በዚህ ግንባር ከመቆየት ይልቅ ወደ መሀል አገር ተጉዘው ጉዳዩ ከባሰም ወደ ምዕራብ ኢትዮጵያ ጎሬ የመንግስታቸውን መቀመጫ አዛውረው ኃይል እንዲያጠናክሩና ጠንካራ ግንባር እንዲፈጥሩ ይህ ጉዟቸው ፋታ እንዲያገኝና አዲስ የሚከፍቱት ግንባር ይጠናከር ዘንድ ጊዜ ለመግዛት ሲባል ደግሞ ጣሊያንን አሁን ባለበት ለመግታትና ለማዘግየት ደጃች ኃይሉ በሰቆጣ በኩል የጣሊያንን ጦር እንዲመክቱ ታዘዙ። አንቶኒ ይህን ሁኔታ ሲገልጽ ወጣቱ ኃይሉ የንጉሱን ትዕዛዝ በጀግንነትና በወኔ እየፎከረ ተቀብሎ ወደ ሰቆጣ ሲያመራ ወጣትነቱን አይቼ አንጀቴ ተላወሰ ብሏል። ደጃች ኃይሉ በጦርነቱ ባሳዩት ጀግንነት በጣሊያን ዘንድ ከፍተኛ መፈራትን አትርፈው ስለነበር በጦር ሜዳ ሞተው እንኳን ጣሊያን ባለማመኑ አንገታቸውን ቆርጦ እስከ መውሰድ ደርሶ ነበር። በጣሊያን ወረራ ወቅት ብዙዎቹ የኢትዮጵያ ጀግኖች ወጣቶች ነበሩ። በተለይ እነ በላይ ዘለቀ ከጎጃም ገና አፍላ ጎረምሳ ነበር። ጃጋማ ኬሎ ከሸዋ ገና አንድ ፍሬ ወጣት ነበር። እነዚህ ሁሉ ጀግኖች የወጣትነት ሕይወታቸውን ለውድ አገራቸው ያልሰሰቱ ነበሩ። ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ተጠራርተው ስንቶቹ ጀግኖች የደምና የአጥንት መስዋዕትነት ዋጋ የከፈሉበትን ሜዳና ተራራ ባየው ቁጥር ስንቱን አስታውሼ በስንቱ ተደምሜ በስንቱ ሚዛንስ ራሴን መዝኜና አቅልዬ ችለዋለው። ያው ገጣሚው እንዳለው እኔ ለስንታችሁ ዋብዬ ልሞት ያውላችሁ ልቤ ተከፋፈሉት ከማለት ውጪስ ምን ይባላል? እንደ እርሱ ያለ ሜዳ ዋግና ላስታን እስክጨርስ ድረስ ላላገኘ ወለህ ሜዳውን እስከ አኩሪ ታሪኩ ተሰናብቸው ፈታኙን የዋግ የተራራ መንገድ ተያያዝኩት። አልፎ አልፎ ከእንቅብ አምልጠው መሬት ላይ የተደፋ ቆሎ የሚመስሉ ከተሞችን አልፈን በድሮ የእግር ጉዞ ዘመን የመንገደኞችን ጅማት አኮማትሮ የብዙዎችን መቅኔ የሚያፈስ አስቸጋሪ ተራራ በመሆኑ ስሙ ቅልጥም መስበሪያ የተባለው አካባቢ ደረስን። እድሜ ለመንገድ እድሜ መንገድ መስራትን ለሚያስብ ጭንቅላት እንጂ የቅልጥም መስበሪያን ያለፈ አስቸጋሪ ታሪኩን በላንድ ክሩዘር ተሳልቀንበት ሽር ብለን አለፍ ነው። አራት ሰዓት አካባቢ ወደ ላሊበላ የሚወስደውን መንገድ ትቼ በግራ በኩል ወደ ምስራቅ አቅጣጫ ተገንጥሎ የሚሄድ የበጋ መንገድ ተከትዬ ነዳው ወደ ሶስተኛውና የመጨረሻው እጽ ማግኛ ስፍራ ይምርሃነ ክርስቶስ